الحمد لله الحمد لله رب العالمين والصلاه والسلام على اشرف الانبياء والمرسلين نبينا محمد وعلى اله وصحبه اجمعين اخوتي واخواتي في الله نتدارس اليوم من كتاب بلوغ المرام من ادله الاحكام في كتاب النكاح في باب العيوب في النكاح رقم الحديث 876 حديث زيد بن كعب بن عجرة عن أبيه رضي الله عنه زيد وهو مجهول واختلف عليه في شيخه اختلافا كثيرا طيب وعن زيد بن كعب بن عجرة عن أبيه رضي الله عنه قال تزوج رسول الله صلى الله عليه وسلم العاليه من بني غفار فلما دخلت عليه ووضعت ثيابها راى بكشحها بياضا فقال النبي صلى الله عليه وسلم البسي ثيابك والحاكي باهلك وامر لها وامر لها بالصداق رواه الحاكم وفي اسناده جميل بن زيد وهو مجهول واختلف عليه في شيخه اختلافا كثيرا እንግዲህ ሐዲሱ ባቡል ዑዩብ ነው ብያችኋለሁ ጋብቻ ላይ የሚጋቡ ሁለት ጾታዎች ይታያሉ ተያይተው ከተጣጣሙ ይቀጥላሉ ካልተጣጣሙ ያው ነውር አይብ ካገኘበት ወይ ካገኘችበት ጋብቻው ይቀራል ማለት ነው እና አይብ ሊሆን የሚችለው ነገር ምንድነው ባቡል ዑዩቢ في النكاح እንግዲህ ጋብቻ ላይ ራስ የቻለ አይብ አለ ሌላ ነገር ላይ ደግሞ ራስ የቻለ አይብ አለ እያንዳንዱትን አንጻራዊ ነው ዑዩብ የሚለው የአይብ ጀምዕ ወይም ብዛት ነው አይብ ማለት الذي يثبت به الخيار والعيب الذي لا يثبت به خيار ምርጫ የሚሰጠውና የሚያሰጥና ምርጫ የማያሰጥ ነውር እንዴት ይታያል ማለት ነው ስለዚህ ነውር ነውር የሚባለው ነገር ለሁለት ይከፈላል አንደኛው ዑዩብ ጂንስያ ነው ዑዩብ ጂንስያ ያው ግንኙነትን የሚከለክል ነውር ነገር ማለት ነው ታምናው ለስምታ ያው እንግዲህ ይሄ ብዙ ጊዜ ወንዶች ላይ የሚፈጠር የሚከሰት ችግር ነው ይጋባሉ እሱም normal ነው ብለ ያስብ ይችላል ነገር ግን አልጋ ላይ ይቸገራል እንደገና ያው አንዳንድ ሽፍቶች የሚቆርጧቸው ደግሞ አሉ የዛም ነገር ያጋጥማል የተለያዩ ምክንያቶች አሉ አላየሃል ሴት ላይም እንደዚሁ ችግሮች አሉ ግንኙነትን የሚከለክሉ ነገሮች አሉ ያው ይሄ መዘዘሩ አያስፈልግም ሁላችሁም ሊርቃቸው ስለማይችል የሚሰማ የሚታወቅ ነገር ስለሆነ ማለት ነው ሁለተኛው ነውር عيوب لا تمنع الاستمتاع ግንኙነትን የማትከለክል ነገር ግን ሰዎች ያንን ነገር የሚርቁት ተፈጥሯችን ያን ነገር እያየ መኖር የማይችልበት ህመም አለ ለምሳሌ ይሄ ነጫጭ የሚያደርገው በሽታ የቆዳ በሽታ ያለባቸው ሰዎች አሁን አብሮ ምግብ ለመብላት እንቸገራለን ተፈጥሯችን ማለት ነው እንዲህ ያሉ አውራ እንትን ማን ነው አይቦችም አሉ ነገር ግን ያው ያልጋን ግንኙነት ሊከለክሉ አይችሉም ሙነፍራ ናቸው አምራዱ ሙነፍራ ሚን ከማልን እሽራ ያው የተሟላ ማህበራዊ ነገሮች ጉዳዮችን ከመጎብ ከመፈጸም የሚከለክሉ የሆኑ ነገሮች አሉ ማለት ነው بحيث لا يمكن معها بقاء الزوجيه الا بضروره በችግር ካልሆነ በስተቀር በችግር ካልሆነ በስተቀር አብሮ መኖር የማይቻልበት ለምሳሌ እብደት ያው ሲተጫጩ ኖርማል ናቸው ከተጫጩ በኋላ ወይም ቀለበት ከታሰረ በኋላ አጋጣሚ አንዱኛው አበደ ወይ እሱ ወይ እሱ አበደ እንዲሁም የቆዳ በሽታ ቢያቻው ነጭ የሚያደርገው ነገር ዘሃመር የሚባለው ወገብ በሽታ የሚመጣ አለ እንዲሁ ተራማጅ ኮሮና ሊሆን ይችላል አሁን ዘመናችን ደግሞ ያለው ያን ከተፈጠረ አውሮ መኖር እሺ የማይል ነገር አለ ነው የሚለው ስለዚህ አንዳንድ በሽታ አሁን ለሶስት ከፍታ ደግሞ እንደጋ አሁን ለሁለት ከፍየላችኋል ለሶስት ከፍታ ደሞ خاصን ብረጁን በወንድ ብቻ የሚፈጠር ነገር ብለው ያው የብልት መበጠት መቆረጥ ሊሆን ይችላል ግንኙነት አለመቻል ዒና ዑና የሚባል በሽታ አለ ወይም ደግሞ ያው ፍረሮች መውጣት ማለት የመሳሰል ነገር ሁለተኛው ኻስን ቢልመራት በሴት ብቻ የሆነ ችግር አለ ያው ቦታው መዘጋት ምናምን የሚባል ነገር አለ ለምጥ መሆን ምናምን ልሙጥ ነገር መሆን ምናምን እ ሶስተኛው በወንድም በሴትም ሊፈጠር የሚችል ነገር የጁን የምንለው ጁዛም ቆዳ እንደ ሰውነት የሚበጣጥሰው እና ሰውነት ነጭ የሚያደርገው ነገር የሽንት አለመቆጠር የሰገራ አለመቆጠር እንደገና ይሄ ክንታሮት የሚባለው ነገር የመሳሰሉ ነገሮች በወንድም ላይ ሴት ላይ ሊፈጠሩ የሚችሉ ነገሮች ናቸው አላየሃል ነውር ከተፈጠረ ያው ጋብቻው እንዲፈርስ ያደርገዋል አያደርገውም ነው ግጭቅጭቁ ያለው የመጣው ሐዲስ ደግሞ ደካማ ضعيف ሐዲስ ነው እንየው ለማንኛው ዘይድ ኢብኑ ከዓብ የተባለው ከአባቱ ከዑጅራ ከካዕብ ይዟወራ ነው ምን አለ ቃል ተዘወጀ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አገቡ አለ አልዓሊየተ ዓሊያ የምትባለው ሴት በአገራችን አልያ የምንለው አልዓሊያ ነው የሚባለው የሚባለው አሊያ የምትባለው ሴት አገቡ ሚን በኒ ጊፋር የሆነችውን ጊፋር ማለት ያቡዘር ቀቢላ ጊፋር ይባላል ነው እዛም ትመስላለች فلما دخلت عليه ያው ኒካህ አስረው ወደ እሳቸው አልጋ ቤት ሲያስገቧት እሳቸው ጋር ስትገባ ማለት ነው ለቤታቸው ለማለት ነው ወወضع ثيابها ልብሷን ስትዛነ ስትጥል የለበሰችን ልብስ ስታወላልቅ ማለት ነው ረአ ቢከሽሃ ረአ ተመለከቱ ቢከሽሃ በያዶን ከሽህ ማለት ቅርጤ ምን ነው ወይም በታፋው አካባቢ በሩስ ቅርጤ ማለት የመታጠቂያችን አካባቢ ቅርጤ ይባላል በዳሌ ከፍ ያለው ማለት ነው እዛ አካባቢ ላይ ያው ልብሳ ስታወልቀው የሆነ በያድ ነጭ ለምጥ ነገር አዩ فقال النبي صلى الله عليه وسلم እና የአላህ መልእክተኛ አሉ ኢልበሲ ثيابك ያሏት ይሄ ነገር እያለ ያው መጠጋጋቱ አያስፈልግም ማለት ነው ኢልበሲ ልበሺ ثيابك ልብሶችሽን መልሰሽ ልበሻቸው ማለት ነው ያወለቀችው ወልሐቂ ቢአህሊኪ ወደ ቤተሰቦችሽም ተጓዥ ማለት ነው ኢልሐቂ ማለት ያው ሂጂ ተጠጊ ቢአህሊኪ ወደ ቤተሰቦችሽ አልዋት ባይሆን ያው ወአመረላህ ቢሶዳቂ መህሩን አዘዙላት እንዲሰጣት በባዶ መታ በባዶ እንዳትመለስ ማለት ነው ምንም ነገር አላየችም ባይሆን ገንዘብ ታገኝ ነው ያኛውን ብታጣ رواه الحاكم حاكم ዘግበውታል وفي اسناده جميل بن زيد የሚባል አለ وهو مجهول አይታወቅም واختلف عليه في شيخه እሱም የያዘበት ሼክ የነገረው ሼክም ተጨቃጭቀውበታል اختلافا كثيرا ማለት በርካታ የሆነን ልዩነት ተዋለ ከሌ ይሆናል የለም ከከሌ እዚህ ያወራው ጭቅጭቅ አለው ነው በነገራችን ፍች የሚባለው ነገር ሁለት አይነት ነው ግልጻዊና ሰውራዊ ወይም ደግሞ አሻሚ ያልሆነና አሻሚ የሆነ ቃላት አለ ፍች ለመፍታት አንድ ሴት ለመፍታት አንድ ፍች ወጣውሽ ማለት ይቻላል ወይም ደግሞ ሂጅ ወደ ቤተሰቦች ማለትም ፍችን ካሰቡበት ፍች ይሆናል ስለዚህ الحاق باهلك የሚለው من كنايه الطلاق الظاهره ግልጽ ከሆኑ የፍች አሽሙር አነጋገሮች ናቸው የቀው ቢሃ ጦላቁ ማንየቲ ከነያ ወይም ፍተኛ ተፍታ የሚባል ቦታ ላይ ሂጂ ካለ ያው ፈትቼሻለሁ ነው እና በዚህ መልኩ አሰናበቷት ይላል ሐዲሱ ضعيف ነው ደካማ ነው ሐዲሱ ደካማ ከሆነ ግን ምንም ማድረግ አንችልም ቀጥሎ ወደፊት وعن سعيد بن مسيب عن عمر عن عمر بن الخطاب عن عمر بن الخطاب رضي الله عنه قال أي أيما رجل تزوج امرأة فدخل بها فوجدها برصاء أو مجنونة أو مجذومة فلها الصداق بميسي بميس بمسيسه بمسيسه إياها وهو له على من غره منها أخرجه سعيد بن منصور ومالك وابن أبي شيبة ورجاله ثقات وروى سعيد بن عيدا عن علي نهوه وزاد وبها قرن فزوجها تزوجها بالخيار فإن مسها فلها النهر بما استحل من فرجها ومن طريق سعيد بن مسيب أيضا قال قضى عمر في العين على عيني أن يخي أن يؤجل سنة ورجاله ثقات طيب وعن سعيد ابن المسيب أن عمر بن الخطاب رضي الله عنه قال أيما رجل تزوج امرأة فدخل بها فوجدها برصاء أو مجنونة أو مجذومة فلها الصداق بمسيسه إياها وهو له على من غره منها أخرجه سعيد بن منصور ومالك وابن أبي شيبة ورجاله ثقات وروى سعيد أيضا عن علي رضي الله عنه نحوه وزاد وبها قرن فزوجها بالخيار فإن مسها فلها المهر بما استحل من فرجها ومن طريق سعيد بن المسيب أيضا قال قضى عمر رضي الله عنه في العنين في العنين أن يؤجل سنة ورجاله ثقات እንግዲህ ሰዒድ ኢብኑ ሙሰይብ ከዑመር ኢብኑ ኸጣብ ነው እየነገሩን ያለው ዑመር ኢብኑ ኸጣብ የተባሉት ታላቁ መሪ ወይም አሚሩ ሙእሚኒን ረዲየላሁ አንሁ ስራቸውን አላህ ሰዒድ ኢብኑ ሰይብ ሱሐቢ አይደሉም ያው ስለ ዑመር ግን ያወራሉ ያው ግን ተዋቸዋል ማለት ነው አዩማ ረጁሊን ማንኛውም ወንድ ተዘወጀ امرአተን ሴትን ያገባ እና فدخل بها ከዛ ወደ ውስጥ ሲገባ فوجدها برصاء ሰውነተ ለምጣ ሁና ያገኛት አሉ በርሷ በያዱ في الجسد من اثر الا የሆነ በሽታ ያለበት ሰው ቆዳ በሽታ ያለበት ሰው ሰውነቱ የመነጣጣት ባህሪ ያለው በጣም በሚደብር መልኩ ማለት ነው እና እንደዛ ሆና ያገኛት አሉ أو مجنونة ወይም normal ናት ብለው ድረውት አእምሮ ችግር ያለባት ሆና አገኛት አው መጅዙመተን መጅዙማ ጁዛም የሚባል በሽታ አለ ሰውነቱ እየረገፈ ጣቱ እየተቆራረጠ የሚወርቅ ሰው ማለት ነው ጁዛም የሚለው ፍረ عن ጁዛም የተባለው ፍረ عن المجزوم فرارك عن الاسد አንበሳ ሲመጣ እንደምትሸሸው አድርገህ ሸሸው ተብሏል ነው በሽታ እንዳይጣበቅብህ ማለታቸው እና እንደዚህ ያለ በሽታ ይዟት ያገኘ ሰው ፈለሃ ለሚስቱ አላት አስወዳቁ መህር ይሰጣታል ብለው ፈርደዋል ዑመር ለምን ከተባለ ያው ዳብሷታል ቢመስሲሂ ይያሃ መደባበስም እንድቀላል ዝም በሚገኝ አይደለምና በመደባበሱ ምክንያት ወሆ የሰውየው ዳባሹ ለሁ ለርሱ አለው አላመን ገረሁ ባታለለው ሰው ሚና ከሷ ይችን ሴት ሚስት ሆናለች ብሎ ደላላም ሆነ ቤተሰብም ሆነ ገፋፍቶ የዳረው ካለ ከሱ መህሩን ሊቀበል ይገባል አንዳንዶች ማጣሪያ የሚያደርጉ ሰዎች አሉ አይደል ደባብቀው እንግዲህ መስጂድ ያው መደባበስ የሚለው የእጅ ብቻ እንዳይመስላችሁ ኪናይቱን አንጂ ነው ተባ ግንኙነት ማለት ነው ራሱ መዳበስ ማለት ነው ያው ዘበ ተያዘ ብዙ ነገር እንዳለ ታውቁታላችሁ فإمسها فله المهر مسها من فرجها እና من غره بها ማለት من خدعه وغشه بها ማለት ያታለለው አታለው የዳረው ሰው ካለ ከሱ መቀበል ይችላል ለሷ የከፈለው መህር ማለት አخرجه سعيد بن منصور سعيد بن منصور ያው ዘጋቢው ابن ماجه ነሳይ እንደምንላችሁ ومالك مالكም ዘግበውታል وابن ابي شيبه እንደዚሁ ወሪጃሉ ሲቃቱን ዘጋቢዎቹ ታማኝ ሰዎች እንደሆኑ ተነግሯል አሉ እንደዚሁ ወረዋ ሰዒዱን አይዱን አላ አን አልይን ሰዒድ ከአልይ ዘው አውርተዋል ሰዒድ ኢብኑ ሙሰይም አንራታቸው የላይኛው نحوه ይሄን የመሰለ ሐዲስ ከዑመር እንዳወሩት ሁሉ ከአልይም አውርተዋል ወዛደ ጨምረዋል እንደውም እዚህኛው ላይ ካልጅ በዘገቡት ወቢሃ ቀረኑን አገባትና ወቢሃ በሷ ላይ ያገኘባት ቀረኑን ማለት እብጠት ነገር እበጥ ነገር ታጋለች እበጥ ዙሪያ ክብ የሆነ እበጥ ይውታል ሴቶች ማህፀን ጫፍ ላይ የሚገኝ ነው የሚፈጠር ነገር ነው ይላል ያው የ የማህፀን እጢ ምናምን እጢ እንደሚባለው ማለት ነው ያው ለግንኙነት ለምን የሚያስቸግር ይሆናል فيكون بين مسلكيها يمنع الجماع او كما له አንዳንዱ ያው የማህፀን እጢ ሲኖር ሙሉ በሙሉ ግንኙነትን ሊከለክል ይችላል እንቅርትማ አንገት ላይ ሲሆን ነው እንቅርት የሚባለው እጢ ብትውስ ይችላል ሙሉ በሙሉ ግንኙነትን የሚከለክል ወይም ደግሞ የተሟላ ግንኙነትን ይከለክላል ተወሰነ ሊቻል ይችላል ግን ሙሉ በሙሉ የፈለገው ማድረግ የማይቻልበት ማለት ነው ያም ሊሆን ይችላል አላ ይቀረን ይሉታል يخرج من رحم المراه فيكون بين مسلكها ويمنع الجماع كليا او كما له مات የተወሰነ ያስችላል ግን ሙሉ በሙሉ ግንኙነትን አይፈቅድም ማለት ነው طيب ومن طريق سعيد ابن المسيب ايضا هنا قال قضى عمر عمر فردوال ወይም ወስነዋል رضي الله عنه في العنين ማለት ያው የወሲብ ስንፈት የሚያጋጥመው ሰው ዒኒን ይባላል የወሲብ ስንፈት ያለበት ሰው ዒኒን ይባላል አዩ አጀለ ሰነተን ካገባት በኋላ አመት ያክል እንጠብቀዋለን ብለው ፈርደዋል ነው አመት ተጠብቁ ከተሳካለት ተሰየው ካልሆነ ግን ያው አልቻልክም ልቀቅ ይባላል ነው አመት ትቀመጣለች ነው ችግሩ ወሪጃሉ ثقات طيب ዙሮ ዙሮ ከወንዶችም ሆነ ከሴቶች ላይ ችግር በሚፈጠርበት ሰዓት ሊሆን የሚገባውን ነገር ነው እየነገሩን ያሉት እንግዲህ በተገሉ ሐዲሱ የሐሪስን ደረጃ ያው ሀጀር ናቸው የተናገሩ ያሉት ታማኝ ነው ዘጋቢዎች ታማኝ ናቸው ታማኝ ናቸው ማለታቸው ያው የመደጋገፍ ነገር ይመስላል በጥቅሉ ከዚህ ሐዲስ የምንወስደው ነገር ቢኖር ኒካሁ ኒካሁ ሆኖ ሊገኝ ይችላል ነው አይብ ቢኖርም ኒካሁ ከታሰረ ኒካህ ይሆናል አይብ ያለው ራሱ ባልየው ቢያቅም ባያቅም አይብ መገኘቱ ያው አይብ ያለ ከዳሰሳት እያለኮ ነው አይብ መታየቱ ኒካሁን አላፈረሰውም ማለት ነው መዳበስ ከቻለ መህር አለ እያለ አይደለ ኒካሁን አያበላሸውም አይብ መኖሩ ነገር ግን የመቀጠው ትዳሩ የመቀጠል ጉዳይ ሊሳካ ይችላል ላይሳካ ይችላል ነው ሁለተኛ ኢትባት ኺያር العيب للزوج ሚስት አግብቶ አንድ ሰው በሚስቱ ላይ አይብ ካገኘባት አይቡን ያወቀው ከኒካህ በኋላ ከሆነ ምርጫ አለው ነው ካልፈለጋት የማሰናበት ኒካሁን የማፍረስ እድል አለው ነው ሳይገናኝ ከሆነ የፈታት አልፈልግም ብሎ ኒካሁን ያፈረሰው ሳይገናኝ ከሆነ فلا مهر للزوجه المعيبه او المعيبه ነውረኛ የሆነችው ሴት ችግር ያለባት ሴት መህር የላትም ወላ ሙታዓተ ለሃ ሙታዓም የላትም ሙታማት ከመህር ውጭ ሆነ ሲሸኛት የሚሰጣት ነገር ማለት ነው ሰዋውን አካነ ፈስኹ منه او منها ጋብቻው እንዲፈርስ የሆነው ከሱም በኩል ይሁን ከሷም በኩል ይሁን ለምን ምን ማልዳበሰ ምን የሚያገኘው ነገር የለም ዝም ብሎ የለቀቃት ነው የቅድሙ ነብያችን ሐዲስ ነበር እሱ ደግሞ ضعيف ነው ሌላው የነውር አይነቶች ያው ብዙ እንደሆነ ያመለክታል ሐዲሱ አንዴ በረስ አንዴ ቀረን አንዴ ምን እያለ ብዙ አይነት እንዳለ እያሳየን ነው ዑለማዎች ግን ጥር አድርገው በጥቅሉ ለሁለት ያደርጉትና ግንኙነትን ሙሉ በሙሉ የሚከለክል ወይም የተወሰነ የሚከለክል በሚል ያስቀምጡታል ወይም ደግሞ ግንኙነትን የሚከለክል እና ሁለተኛው ደግሞ አብረው ለመኗኗር የሚከብድ የሚያስቸግር ነገር እይታው የሚዘገንን ነገር ሊሆን ይችላል ያማለ ማለ ችግር ከተገኘ በችግሩ ምክንያት ጋብቻውን ማፍረስ የሚቻል መሆኑን ነው ከሷም በኩል ሆነ ከሱም በኩል ቀጥሉ باب عشرة النساء عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم ملعون من أتى امرأة في دبورها رواه أبو داود والنسائي واللفظ له ورجاله ثقات لكل علة بالإرسال طيب عن ابي هريره رضي الله عنه انه قال قال رسول الله صلى الله عليه وسلم ملعون من اتى امراه في دبورها رواه ابو داود والنسائي واللفظ له ورجاله ثقات لكن اعل بالارسال اعل بالارسال حديث صحيح ነው ሐዲሱ አቢ አብዲ አቢ ሁረይራ ነው ምንድነው አቢ ሁረይራ የሚሉን ቃለ ረሱላህ ነው የሚሉት መልዑኑን የተረገመ ነው ከአላህ እዝነት የተባረረ ነው ማን ነው ምን አይነት ሰው ነው መንአታ امرአተን ሴትን የተገናኘ ሚስቱም ትሁን ሚስቱም አትሁን ያው ሚስቱ ካልሆነች ሐራም ሐራም ነው ሚስቱም ከሆነች ሐራም ነው መንአታ امرአተን ሴትን የተገናኘ አሁን አጋጫውን አይደለም ከኋላ ብለን አንተረጉሙም በፈጋራ በቀጥታ በሰገራ መውጫው ማለት ነው የተገናኘን አላህ ከእዝነቱ ያረቀ ወይም አርቆታል ብለው ነብዩ አለይሂ ሰላቱ ወሰላም ገልጸዋል ተናግረዋል ሲሉ አቡ ሁረይራ አስተላልፈዋል ሐዲሱን አቡ ዳውድ ነሳይ ዘግበውታል ቅንብሩ ለፍዙ ቃላቱ የነሳኤ ነው ዘጋቢዎቹ ሰዎችም ታማኞች ናቸው ሐዲሱ ሙርሰል ነው የሚል ነገር አለ ሙርሰል ማለት አንድ ታቢዒ ሰው ነብዩ እንደዚህ አሉ ብሎ ከተናገረ ያው ሙርሰል ይባላል ግን ሐዲሱን صحيح ብለውታል وسنده صحيح وله طريق اخرى جيده ጥሩ የሆነ ዘገባ ሰነድ አለውና كما قال المنذري ይሄ ግልጽ ነው ሁክሙም ግልጽ ነው መሸም አይደለም ኒሳኡኩም ሐርሱን ለኩም ፈቱ ሐርሰኩም አናሽእቱም ሚስቶቻችሁ ማሳዎቻችሁ ናቸውና ማሳዎቻችሁ እንደፈለጋችሁ አርጋችሁ ማረስ ትችላላችሁ ባይሆን ያው አሁን በዚህ ሀርስ የተገለጸውን ነገር ተከልክሏል እንጂ ማለት ነው በሰገራ መውጫ በምን ተአምር አይቻልም እንደው የምዕራባውያኑ ፋሽን አድርገውታል ይባላል የሚያመጣውን በላ ከባድ ነው የነብዩ ሉጥ ሰዎችም ይህን በስራ የሚሰሩት በዛ ምክንያት አላህ ያደረሰባቸውን ነገር ታሪክ በቁርአን ለሰማችሁት ነው እንግዲህ ስለዚህ ዛሬ ስራ ያለ ሰው የዛ አይነቱ በላ ሊጠብቀው ይችላል ነው ተመሳሳይ ሀዲስ ነው ቀጥሉ وعن ابن عباس رضي الله عنهما قال قال رسول الله صلى الله عليه وسلم لا ينظر الله إلى رجل أتى رجلا أو امرأة في دبورها رواه الترمذي والنسائي وابن حبان وإلا طيب. وعن ابن عباس رضي الله عنهما قال قال رسول الله صلى الله عليه وسلم لا ينظر الله الى رجل ናቸው لا ينظر الله الله አይመለከትም አያይም الى رجل ወደ ሰውዬ ምን አይነት ሰውዬ ነው አታ ሁለቱም ወንድ ለወንድም ሆነ እንዲሁም ወንዱ ሴቷም ያለ ቦታው የተጠቀመን አላህ በጥሩ አይኑ አያየውም ብለው ነቢያችን መናገራቸውን አብዱላህ ኢብኑ አባስ አሰላልፈዋል ሐዲሱን ትርሚዚ ነሳይ ኢብኑ ሒባን ዘግበውታል ሐዲሱ ኡዒለ ቢልወቅፍ ማለት መውቁፍ ነው ነብያችን ጋር አልደረሰም ተብሎ ታምቷል ዞሮ ዞሮ ሐዲሱ ሐሰን ነው ጥሩ ነው ነው በርካታ ሰነድ ያለውና فاتوهن من حيث امركم الله ይላል ቅድም ንሳኡኩም ሐርሱን ለኩም የቁርአን ቀርችላችኋለሁ ማሳዎቻችሁ ናቸው እንደፈለጋችሁ ካለ በኋላ ባይሆን فاتوهن من حيث امركم الله አላህ ባዘዛችሁ መልኩ እንጂ ከዚያ ውጭ እንዳትሞክሩ ነው የሚያሳየው አሁን ግን ከሚስቱ የተከለከለው ነገር ቢኖር ፈጋራ ብቻ ነው ከዛ ውጭ ያለው ነገር ላይ በሚፈልገው እንደሚፈልገው ቢጠቀም የሚከለከል ነገር የለም እንኳን ንጹህ ሆና ወራባ ላይ እንኳ እያለች ያው በሰው በተቀረሰውነቷ መጣቀም እንደሚቻል የሚያሳይ ሐዲስ አለ ተቁሉ አይሻ ረዲየላሁ عنها كان رسول الله صلى الله عليه وسلم يأمرني فاعتذر አለች ነብያችን ያዙኛል ልበሽ አሸርጭ ብለው አሸርጣለሁ አለች ምን ሆና ወራ በላይ ያለች ፈይባሽሩኒ ከዛ ከልብስ በላይ ያቅፉኝ ነበር ዋና ሐይዱን ወራ በላይ ሆኜ እያለሁኝ እንግዲህ አሸርጭ አሏት ያው አካባቢውን ለመሸፈን ነው ወራባ በሆነችበት ሰዓት የሳበመከ عن المحيط እንደሚለው ቁል هو አዛ ነው ቆሻሻ ነው እዛ ቆሻሻ ላይ መጠጋት የለበትምና ማንኛውም ሰው ታሸርጫሏት እትቃን ልፈርጅ ነው ወደ ብልት አካባቢ እንዳይደርሱ ነው ማለት ነው በነገራችን በዛን ሰዓት ግንኙነት ማድረጉ حرام ነው አንደኛ አላህ حرام ያደረገው ነገር ለወንዶችም ሆነ ለሴቶች ጎጂ የሆነ ነገር ስላለ ነው ሁለቱም ስሜት አሸንፏቸው እንኳን ቢጠቀሙ እንዳሻው ብለው ቆሻሻነቱን ምንነቱን ትተው እንጠቀማለን እንኳን ቢሉ ሌላ ችግር እንደሚያስከትልባቸው ማወቅ አለባቸው ችግር ያስከትላል ይሄ የሚፈሰው ቆሻሻ ደም ለሰውየው ቢል ጥሩ አይደለም ስለዚህ አላህም ከመፍራቱ ባሻገር ለጤንነታችን ሲባል መራቅና መጠንቀቅ ስላለብን ልናውቅ ይገባል ነው ከዛ በላይ ባለ ነገር ግን ያው መጣቀም ይቻላል ነው እዛ አካባቢ እንዳትከሰከስ እንጂ ወራባ ጊዜ ከዛ ውጭ ባለ ነገር ይቻላል ነው የሚያሳየው ያው ጉዳት ያስከትላል የማይባል ነገር ከሆነ ነው ሌላው ሁለቱም ሐዲሶች ኢትያኑ መርአት في دبرها من كبائر الذنوب ሴትን በፈጋራ መገናኘት ከባድ ወንጀል ነው ለምን لان اللعنه لا يكون الا على كبيره ከባድ ካልሆነ መልዑን አይባልም طيب للمرأة حق على الزوج في الوطي والوطء في دبرها يفوتها حقها ولا يقضي وطرها አንድ ባል ባለቤቱን መገናኘት ግዴታ አለበት ሐቅ አለበት እያለ ነው በግንኙነት የምታገኘውን ጥቅም አያስገኝላትም ነው የሚለው ስለዚህ ሐቁን አልተወጣም ለማለት ነው لا يقضي وطرها ما لا يقضي حاجاتها ማለት ነው ጉዳዩን አይፈጽምላትም ولا يحصل مقصودها በጋብቻ የታሰበበትን አላማም አያሳካም ነው በፈጋራ ሆኖ ልጅ ወለደ እንዴ እንደገና ለሱ ምናልባት ሊረካ ይችላል እሱ ሊረካ ይችላል ዞሮ ዞሮ ተሚያፈስማል ለሷ ግን እርካታን ሊሰጣት አይችልም ያው ስሜት አስቸግሮ ጋብቻ ተፈቀደውና በጋብቻ የሚፈለገው አላማ ሊሳካም ስለማይችል ሐቁን አልተወጣም አንደኛ ሁለተኛ ሐራም መሆኑ ነው ሌላው በፈጋራ ግንኙነት ማድረግ ሙድሩን ቢረጁሊ ለሴትዮዋ ብቻ ሳይሆን ለሰውየውም ችግር ነው ጉዳት ያደርሳል ولهذا ينهى عنه عقلاء الاطباء አእምሯቸው ጤናማ ነው የሚባሉ ዶክተሮች ይከለክላሉ ምንን በብልት በፈጋራ መገናኘትን ማለት ነው አእምሮአማ የሆኑት እያሉ አእምሮ አእምሮአቸው ተዘጋባቸውማ ወንድ ለወንድም እየፈቀዱ ነው ሱብሃንአላህ ያ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 በአላህ የሚያምን ከሆነ አሉ እዚሁ ጋር አያይዘው ወስተውሱ ቢኒሳኢ ኸይራ በሴቶች ላይ ኑዛዜን ተቀበሉኝ ኸይር ነውና ጠቃሚ ነውና ወይም እያንዳንዳችሁ ስለ ሴቶች ኸይርን ነገር አደራ በሩ እንደማለት ተተርጉሟል فإنهن እህቶቻችን እናቶቻችን ሴቶች ማለት ነው خلقنا من ضلع ከጎን አጥንት ነው የተፈጠሩት ከጎን አጥንት የጎን አጥንት ታውቁታላችሁ አይ ቅርጹን وان اعوج شيء من الضلاع وان اعوج شيء ከነገሩ ሁሉ እንደ ጎባጣ ማለት በጣም ጎባጣው من <clears throat> الضلاع ከጎን አጥንትም አዕላሁ ወደ ላይ ወደ ብብት አካባቢ ያለው ማለት ነው እሱ ነው ጎባጣው ከዛን የተፈጠሩት እያለ ነው ምን ሊላችሁ ፈልጎ ነው በደም ተከታተሉት فإن ذهبت تقيمه ከዛ ከጎባጣው ከደጋኑ የተፈጠረችዋን ሴት አስተካክላታለሁ ወጥ አደርጋታለሁ ለከሞከርክ ከሰርተው ተሰብረዋለህ እንጂ አታረቀውም ነው ያንን ጉብጠ የጎናጥንት አሁን አርቀዋለሁ ቀጥ አረጋዋለሁ ካለ ሰውዬው ይሰብረዋል አጥንቱ መስበር ነው ያለበት አለዛ እንደጎበጠ መጠቀም ያለበት ወይን ተረክተው ባለበት እንደጎበጠ ከተውከው ደግሞ አሉ ለሚዘል አወጀ ጉብጠቱ አይቀርም ያው እንደጎበጠ የሚቀጥለው ለሜዘል አይጠፋም አይወገድም አወጀ ጎባጣ ከመሆን ግን ጎባጣ መሆኑ አገልግሎትን ይሰጣል ማለት ነው ፈስተውሱ ቢኒሳይ ኸይራ አሁንም ደገሙት በሴቶች ላይ ኸይር ነገር ነው መከራችሁና ኑዛዜ ኸይር ነውና ተቀበሉኝ ይቅበሉ ወሲየቲ ማለት ፈስተውሱ ማለት ይቅበሉ ወሲየቲ ምክሬን ትእዛዜን ተቀበሉኝ ቢኒሳኢ በሴት ላይ መከራችሁ ምክር ምክር ኸይረን ኸይር ሲሆን ወይም ምክሬን ከተቀበላችሁ የኩኑ ለኩም ኸይረን ነገሩ ሁሉ ኸይር ይሆንላችኋል ማለት ተተርጉሟል متفقون عليه واللفظ البخاري ولمسلم امام مسلم በዘገበው ዘገባ ደግሞ فإن استمتعت بها በዚች በጎናጥን ከተጠቀምክባት استمتعت ትጣቀምባታለህ وبها عوج ጉብጠቱ እንዳለ ወይን ذهبت تقيمها አስተካክላታለህ ካልክ ከሰርተሃ ተሰብራታለህ በማለት ገልጸዋል ነው ዞሮ ዞሮ ሴትየዋን የተፈለገው በጎናጥን ተመሰለች እንጂ ሴትየዋን ነው ባለቤቱን ነው ሚስቱን ነው ትሰብራታለህ የሚለው ምሳሌ ወከስሩሃ ጦላቁሃ ሴቷን ትሰብራታለህ ማለት ያው ትፈታታለህ መቶ በመቶ ሴቶች ሙሉ ሰው መሆን አለባቸው ብለህ የምታስብ ከሆነ ለማስተካከል ለማድረግ ልትሞክር ነው ስትሞክር ደግሞ ልሰብረው ነው ከሰበርከው ደግሞ አለቀልህ የነበረውን ጥቅም ታጣለህ አተርፍ ባይ አክታር ትሆናለህ የቆጡን አወርድ ብላ የብብቷን ጣለች ይላል ያገሬ ሰው ከነዛ ትመደባለህና ጥንቃቄ አድርግ ያለውን ባህሪያቸውን እንዳለ ደጋግፈህ ፍቅር ሰጥተህ ተመችተህ የስ ብላ ጥሩ ነው ብለህ ቀጥል እያለ ነው አለዛ ለምን እንደዚህ ታደርጊያለሽ ለምን እንትሆኛለሽ ለምን እና አደረክሽም ይያከው ጊዜ ስህተቷን ብቻ መጥፈነቷን ብቻ ከሆነ የምታጎረው ያው ያለው ትዳር ለአንድ ያው ተበላሽቶ ከፍችን ፍች ሶስቱን በታባራለህ እንዴ ማለት ነው የበሸቁ ሰዎች ሶስት ነው የሚሉት استوሱ ሊዩሲ بعضكم بعضا خيرا አንድ ትርጉም ይሄ ነው እያንዳንዳችሁ ከፊሉ ለከፊሉ ኸይርን ነገር ጥሩ ነገር ኢህሳን ማሳመር በሴቶች ላይ መምከር አለበት ኑዛዜ ማስተላለፍ አለበት አንዱ ትርጉም ወይም እቅበሉ ወሲየቲ ኢያኩም ፊህነ ምክርን ተቀበሉኝ አደራችሁን በሴቶች ላይ ችግር እንዳትፈጥሩ فاني اوصيكم بهن خيرا በእነሱ ላይ አደራ አምላች ነገር ቢኖር ጠቃሚ ነገር ነው ወኢህሳናን በጎን ነገር ነውና ማለት ነው ዲላ የሚለው ቢከስር ዷል ዲ ዷዷን በከስራ ላሟን ደግሞ ዲላ በፈትሃ አንብቧት ነው የሚለው ዝሮ ዝሮ ዝሮ ዝሮ አጥንት ማለት ነው በደረታችን አካባቢ ያለ ዝቅ ብሎ ጎና እሱ ጥፍ ያለ ነው በጣም የታጠፈ ነው እና ወልሙራዱ አነ ሐዋ አስሉሃ خلقت من ضلع አደም ማለት ነው እናታችን ሐዋ የተፈጠረችው ከአደም ጎና አጥንት ነው وخلق منها زوجها እንዳለው ሁሉ እና ከጉብጣቱ ጎባጣው ደግሞ አዕላሁ ነው አለ ወደ አንገቱ ቀረብ እያለ የሚመጣው ጎና አጥንት እሱ ሙደወር ነው እንደገና እየጎበጠ ይመጣል በጣም ማለት ነው እሱን አስተካክለዋለሁ ካልክ ተሰብረዋለህ እንዳለ ከተጠቀምክበት ጉብጠቱም እንዳለ ሆኖ ተጠቀምበታለህ ነው ስለዚህ ከጉዳታቸው ከስቃያቸው ከሚጥሚጣና ስራቸው አዝማነታቸውን ተመልከተ ጥሩ ጥሩነቱን ነው የሚሰጡትን ጥቅም ነው ማየት ያለባችሁ አለዛ መጥፎ መጥፎ ካያችሁ መኗኗር አትችሉም ነው በነገራችን ባቡል እሽረት ነው መጀመሪያ ራሱ አልተረጉምኩት መሰለኝ መኗኗር መቀላቀል ወንድ ከሴት ጋር ባል ከሚስት ጋር ተቀላቅሎ በጥሩ ስለመኖር የሚገልጽ ምዕራፍ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም በሴቶች ዙሪያ የሰጡትን ምክር ያየን እንደሆነ በጣም ብዙ ነው ለምሳሌ ሐጀተ ወዳ ስንብቱ ሐጃቸው ላይ ፈተቁላህ ፊኒሳ ብለዋል በሴቶች ዙሪያ አላህን ፍሩ ብለዋል فانكم اخذتموهن بامانه الله واستحللتم فروجهن بكلمات الله በአላህ አደራን የተቀበላችኋቸው እንደገና በላ ኢላሃ ኢላላህ ወይም ደግሞ በኒካህ ቃላት ብልቶቻቸውን እንድትጠቀሙበት ተደርጋችኋልና አላህን ፍሩ ወአሽሩሁነ ቢልማዕሩፍ ቁርአን የሚያዘን ሴቶችን ተኗኗራቸው ተዳደሯቸው በመልካም ነገር መልካም ሆኑላቸው ክፋት ሆኑባቸው ፍቅር ስጧቸው እያለ ነው ወለሁነ ለሴቶችም አላቸው ይላል ቁርአን مثل الذي عليهن እናንተ ወንዶቹ በሴቶች ላይ መብት እንዳላችሁ ሁሉ እነሱም በእናንተ ላይ ቢልማዕሩፍ በበጎ ነገር መብት አላቸው ይላል ويقول النبي صلى الله عليه وسلم خيركم خيركم لاهله ከናንተ በላጩና ጠቃሚው ትልቅ ሰው ማለት ለቤተሰቡ ጥሩ የሆነ ሰው ነው አሉ وانا خيركم لاهلي እኔ ከሁላችሁም እበልጣለሁ ለባለቤቶች ያለ ስነ ምግባር ያለኝ ዝነት ስለዚህ የኔ ባህሪ ይጣበቅባችሁ እያሉ ነው ምናልባት እነሱም ኮን እንዲህ ያሉ ህልቆች ናቸው እንዲህ ያስቸግራሉ እንዲህ ያስቸግራሉ ምትሉም ከሆነ አዎ የተፈጠሩበትን አትርሱ ከዛ ተፈጥረው ቀጥበው እንዲጓዙ ትፈልጋላችሁ ወይ አትፈልጉ የተፈጠሩበትን ማዕድ ስታውት ያው እንዲሰብሩ ያስችላችኋል እያሉ ነው ሱብሃንአላህ ስለዚህ ወንዶችን በደንብ ሶብር እንዲያደርጉ ነው ያዘዘው የእህቶቻችንን ጉዳይ በደንብ እየነገረን ያለው ወንድም በሚስራይ ላይ ሴትን በባሏ ላይ ያላትን ግዴታ ሁሉም እያንዳንዱ መወጣት አለበት ነው የሚለው ኢንሻአላሁ ተዓላ ያው እዙብና ቆም ኢንሻአላሁ ተዓላ